إذا عرفت كوك أن هذا الذي يسميه المشركون في زماننا بنيا زمن يلو يهون مشركوش كبير الاعتقاد تلك أمنت بلو إيالو يتأر يالوت هو الشرك الذي نزل فيه القرآن قرآن بتن شرك مهون كوك وقاتل رسول الله صلى الله عليه وسلم الله متني عليه الصلاة والسلام يتقدلوا بثن الناس عليه سوتشن بس لا يتقدلوا بتن جودة شركا كبير الاعتقاد يالو إياك ولا متن هنا تشون كوك فعلم وكلا أن شرك الأولين يمجمر يوتشو ين أبو جهل شرك أخف من شرك أهل زماننا بأمرين إن يا زمن ላይ ካሉ ሙሽሪኮች በሁለት ነገር የቀለለ መሆኑን እወቅ ይላል። እንግዲህ ተመልከቱ ኢና ሊላሂ ወኢና ኢለይሂ ራጂዑን የሚገባ የሚመስለው ምንድን ነው? እነዚህ ያው ራሳቸውን ወደ እስልምና ጠጋ ስለሚያደርጉ ላኢላሃ ኢለላህ ሙሐመዱ ረሱሉላህ እያሉ ለመላሳቸው ስለሚሉ የተሻሉ ይሆናሉ ተብሎ ነበር የሚታሰበው። ነገር ግን እያሉ ያሉ ሼኹ የመጀመሪያዎቹ ሙሽኮች ሽርካቸው አኸፍ ነው የቀለለ ነው ነው የሚሉት ከማ ሚን ሽርክ አህሊ ዘማኒና በእኛ ዘመን ካሉት ሰዎች ከነሱ ሽርክ ይህም በሁለት ጉዳይ ነው ነው የሚሉት አሐዲሂማ አንደኛው አነል አልአወሊን ላ ዩሽሪኩን ولا يدعون الملائكة والأولياء والأوثان مع الله إلا في الرخاء የመጀመሪያዎቹን በምናይበት ጊዜ ላ ዩሽሪኩን ሽርክ አይፈጽሙም ወላ የድዑን አልመላኢካ መላኢኮችን አይለምኑም ወላ አውሊያ አውሊያዎችን ወላ አውታን ከአላህ ውጭ የሚመለኩትን ማዕ አላህ ከአላህ ጋር እኮ አይጣሩም አያጋሩም ኢላ ፊረኻ በድሎት ጊዜ እንጂ ሽርካቸው ምን ጊዜ ነበረ ጊዜ አለው ፊረኻ ነው ድሎት ውስጥ ሲሆኑ ሲደላቸው ነው ችግር በሌለ ጊዜ እዛ ጋ ነው ሽርክ የሚፈጽሙት የድሮዎቹ ወአመ ሽደ ጭንቅ ውስጥ ሲገቡ ግን መከራ ውስጥ ሲገቡ ግን ፈዩክሊሱነ ሊላህ ዱዓ ልመና ለአላህ ጥርት ያደርጋሉ ከማ ቃለ አዘ ወጀል አላህ እንዳለው አላህ እንዳለው وإذا مسكم الضر في البحر بحر وسط قدات سنكاتشو يلا مشتكوتشو نجانا قراتشو ضل من تدعون يمت لمنوتكو يتفال يمت لمنوت يتفال إلا إياه السوء الله እሱ አላህ እንጂ ሌላ የምትለምኑት ይጠፋባችኋል አላህም ብቻ ነው የምትለምኑት ይላል فلما نجاكم نجا بوطاچو گزي باترفاچو گزي الى البر ودا يبسو اعرضتم جربات تسطالچو وكان الانسان كفورا يسولي سبال يهونا نو كفورا كهادي يهونا نو الى كشكروا كما كراو كوطاچو بهالا دمو ملساچو وديت ودا شركاچو نو تطف متلوت يالا يوقساچو انغدي بچنق غزي اللهم بتا اطرتو ملمناچون الله سبحانه وتعالى ينقرن يعني لذينو بزي مكنيات يا شيخو من يالوت ان الشرك الاولين يمجمريوچو شرك اخف شركا من هؤلاء المشركين الذين في زماننا በእኛ ዘመን ካሉት ሙሽሪኮች ዘመናቸው የቀለለ ነው ያልኩት በዚህ ነው እያሉ ሌላ የቁርአን አንቀጽ አለ አላሁ ስብሓነሁ ወተዓላ ምንድን ነው የሚለው በዚህ የቁርአን አንቀጽ ውስጥ قل أرأيتكم إن أتاكم عذاب الله قل أرأيتكم نقون يستيبلاتشو إن أتاكم عذاب الله يا الله قطعات ولن أنت بمتى أو أتتكم الساعة ويم ساعتك ولن أنت بتمتى አገይረ ላሂ ተድዑን ከአላህ ውጭ ያለን ነው የምትጣሩት የምትለምኑት ኢንኩንቱም ሳዲቂን እውነተኞች ከሆናችሁ ከአላህ ውጭ ትጣራላችሁ እንዴ እናንተ ተለምዷችሁ ከዚህ በፊትስ ጭንቁ ውስጥ ስትገቡ አላህን ብቻ አይደለም እንደ የምትጣሩት ይላቸዋል ሙሽሪኮቹ ማለት ነው የድሮዎቹ ከዛ ቀጥሎ ምን ይላል በል ኢያሁ ተድዑን እንዲያውም እሱን ብቻ ነው የምትጣሩት ፈየክሽፉ ማ ተድዑነ ኢለይህ ወደ እሱ እየጠራችሁ ያለውን ጉዳይ አላህ ያነሳላችኋል። መከራውን፣ ጭንቁን ማ ተድዑነ ኢለይህ ኢንሻ ከፈለገ ወተንሰውነ ማ ቱሽሪኩን وتنسون ትረሳላችሁ ما تشركون። ሽርክ የምታደርጉበትን ነገር ትረሱታላችሁ ችግሩ ስትገቡ ልክ ከችግሩ ስትላቀቁ ወደ ተድላው ስትገቡ ነው ሽርካችሁን የምታጧጡፉት ይላቸዋል። ቁል አራአይተኩም ኢን አታኩም ዐዛቡላህ ንገሩኝ እስቲ በላቸው የአላህ ቅጣት ወደ እናንተ ቢመጣ أو أتتكم الساعة ساعة ማለት ቅያማ ነው ወይም ሰዓቲቱ ወደ እናንተ ብትመጣ ገይረ ላሂ ተድዑነ ኢን ኩንቱም ሳዲቂን እውነተኛ ከሆናችሁ እስቲ ንገሩኝ ከአላህ ውጭ ነው የምትጣሩት بل إياه تدعون አረ እሱን ብቻ ነው የምትጣሩት እኔ ያውቃለሁ ይላል እሱን አላህን ብቻ ነው የምትለምኑት ፈየክሽፉ ማ ተድዑና ኢለይህ ወደ እሱ እየለመናችሁት ያለውን ጉዳይ አላህ ያነሳዋል ይገልጥላችኋል እንሻ ከፈለገ ከዛስ وتنسون ما تشركون በዛ ሰዓት وتنسون ትረሳላችሁ ما تشركون። የምታጋሩበትን ነገር ትረሳላችሁ ያ ሽርክ ምናምን ምናምን የችግር ጊዜ ትዝ አይላችሁም የችግር ጊዜ እኔ ብቻ ነኝ ትዝ እምላችሁ ታዲያ ልክ የችግር ጊዜ እንዳስታውሳችሁ ሌላ ጊዜ ለምን አታስታውሱኝም ይህንን ብሎ ይወቅሳቸዋል የመካ ሙሽኮች وقوله تعالى أهنم الله مالتنا وإذا مس الإنسان ضر دعا ربه منيبا إليه وإذا مس الإنسان የሰው ልጅ በነካው ጊዜ ዱሩን ጉዳት ደዓ ረበሁ ጌታውን ይጣራል ሙኒበን ኢለይህ ወደ እሱ የተመለሰ ሲሆን ይሄ እንግዲህ በአሁን ዘመን አንዳንድ ሙወሒዶች ላይ ራሱ እኛም ላይ የሚከሰት ነገር ነው ተሳንፈን ገፍላ ውስጥ ምን ውስጥ ገብተን እንቆይና የሆነ በሽታ ጨምደድ ሲያደርግ የዛ ጊዜ ሰላቱ ሰላት አልጀማዓ አሁን ነው ትዝ የሚለና ሰላት አልጀማዓ በቃ እንደው አሁን ሰላት አልጀማዓ መሄድም አገደኝ እንደዚህ ሆንኩኝ እንደዚህ ሆንኩኝ ይባላል ኢዛ መሰል ኢንሳን ضሩን ደዓ ረበሁ ሙኒበን ኢለይህ ጉዳት ሲነካው ወደ እሱ የተመለሰ ሲሆን ይጣራል ነው ኢላ ቀውሊሂ መጨረሻ ምን እስካለ ድረስ ይሄ እንግዲህ ዋና የወረደው ያው እኛንም የተሳነፍነውን ሙስሊሞች ይከታል ለማለት ነው እንጂ ሙሽኮችን አዋኢሎቹ ሙሽኮች በተመለከተ ነው የቁርአን ያው ምን ይላል ሄደ ብሎ ቁል ተመታዕ ቢኩፍሪከ ቀሊላ በለው እንዲህ አለውን ተመታዕ ተጣቀም ቢኩፍሪከ በክህደት ቀሊለን ጥቂትን ኢነከ ሚን አስሓብ ናር አንተ ከእሳት ሰዎች ነህ በለው ይላል ይህ ፊ ሱረት ዙመር የለም وقوله تعالى أهنم الله مالتنا وإذا غشيهم موج وإذا غشيهم باكان عن نباتشو كزي موج معبل كالظلل لك عند تراراية هنا عند ترارا وتشعلم لنا كالجبال التي تظل من تحتها كسرب كل اللون عند طلاه هنا مشفنو يهونو ترارا وتش لك عند ذا ترارا ترارا يمهل انقدي موج متو معبل متو ليشفناه تشوف سكر دعوا الله مخلصين له الدين دعوا الله الله ني لمنالو مخلصين له الدين لسو سران طرت يدرغو ياندندو ان نجر مالنو لمناچون لا الله بطام باخلاص طرت يدرغو سيهونو يلمنالو هذا فلما نجاهم من البر فمنهم مقتصد وما يجحد بآياتنا إلا كل ختار كفور እያለ ይቀጥላል። አሁን እነዚህ አያዎችን ማምጣት የፈለጉ ሼኹ ለምንድን ነው? እነዚህ አያዎች በአጠቃላይ የድሮዎቹ ሙሽሪኮች ቁርአኑ እየወረደ በነበረበት ጊዜ የነበሩት ሙሽሪኮች በችግር ጊዜ አላህን ነጥለው ነበረ የሚጣሩት። በችግር ጊዜ ካኑ ዩኽሊሱን ጥረት ያደርጉ ነበር ከዛ ይህንን ካሉ በኋላ ሼኹ ምንድን ያሉት ፈመን ፈሂመ ሃዚህ ልመስአለተ አለቲ ወضሐሐ አላሁ ፊ ኪታቢህ አላህ በቁርአን ውስጥ በጣም የገለጻትን ይችን መስአላ በደንብ የተገነዘበ ሰው ወሂየ እሷም ሊደግሟት ነው አነ ልሙሽሪኪን አለዚነ ቃተለሁም ረሱሉ ላህ ለ ላሁ ለ ወሰለም የድዑን አላህ يا الله ما يمتنع عليه الصلاة والسلام يتقاد يتقدلوه ويخونوا كافروه الله سبحانه وتعالى يلمن نبرا ويدعون غيره في الرخاء الله عندما يلمنت كالله يتعلن من دزه يلمن نبرا في الرخاء بدلوك زي وأما في الضراء قدات ليقن والشدة بمكراق زيقن فلا يدعون إلا الله وحده لا شريك له አላህን በብቸኝነት ነጥለው ለሱ ምንም አይነትን ሸሪክ ሳያደርጉ አላህን በብቸኝነት እንደሚገዙ እንደሚለምኑ ወየንሰውነ ሳዳቲህም የእነሱን አለቃዎቻቸውን የከሌ ሰይድ የከሌ ሰይድ የሚለውን ሁላ ትቶ ሙሽሪክ ሁሉ ጥርት አድርገው አላህን ስብሓነ ወተዓላ እንደሚያመልኩ ይህንን ነው ቁርአኑ የሚናገረው የድሮዎቹ አዋኢሎቹ ሙሽሪኮች ይህንን ታዲያ ቁርአኑ ባለው መሰረት የተገነዘበ ሰው ተበየነ ለሁ ልፈርቁ በይነ ሽርክ አህሊ ዘማኒና ወሽርክ ልአወሊን በእኛ ዘመን ሙሽሪኮችና በመጀመሪያዎቹ ሙሽሪኮች በሁለቱ ሙሽሪኮች ሽርክ የሁለቱ ሙሽሪኮች ሽርክ የመጀመሪያዎቹ ሙሽሪኮች ሽርክና የአሁኖቹ ሙሽሪኮች ሽርክ መካከል ያለው ልዩነት ይገለጽለታል ወላኪን ነገር ግን ይላሉ شيخ محمد عند عند عند قطع إلى البلد يترفي سوء بحرين مما تنوها أين من يفهم قلبه كالنصوص إهن قلب مجنزب يثني على اللو إلى اللو دفن إلى اللو من دي سوته يالوكم أين من يفهم قلبه هذه المسألة إهن القرآن لا اللون أولثا قلبه يمجنزب يثني على اللو ፈህመን ራሲኸን ጠለቅ ያለ ግንዛቤ ይህንን ቁርአኑ ላይ ያለውን እውነታ ይህንን ጉዳይ ይህን መስአላ የሚገነዘብ የት ነው ያለው? ወላሁ ልሙስተዓን አላህ ነው መታገጃችን ይላሉ። እንግዲህ ተመልከቱ፣ የመጀመሪያው ጉዳይ ምንድን ነው ማለት ነው? የአሁኖቹ ሙሽኮችና የመጀመሪያዎቹ ሙሽኮች የሚለያዩበት እንደውም የመጀመሪያዎቹ ሙሽኮች ይሻላሉ ተብለው የሚባሉበት ሁኔታ አንዱ ሽርክ በሚፈጽሙበት ጊዜ የመጀመሪያዎቹ ሙሽኮች በድሎ ሰዓት ነው ሽርክ የሚፈጽሙት። ችግርና መከራ ሲደርስ ከችግርና ከመከራ አላህ እንጂ ማንም እንደማይገላግል ያውቃሉ። ልባቸው ያምናል። ስለዚህ በጣም ያጠራሉ። ያሁኑስ በተቃራኒ ነው ነው። አሁን እኮ ይሄ ወደ እስልምና ራሱን የሚያስጠጋጋው ሙሽሪክ የሆነ አደጋ ቢመጣ ጀላኒ ፉላን እከሌ ሰይዴ እንደዚህ ነው የሚሉት። አንድ ነገር በደረሰባቸው ቁጥር ያለባቸው ውስጥ ያለው ሽርኩ ነው እንጂ ቷ ብሎ የሚወጣው አላህን የሚጣሩበት ሁኔታ የለም። ለዛ ነው መኪና ሙሉ ይህን ቀብር ዚያራ ሲሄዱ መኪናው ዳለጥ ቢለው ሁሉም ሰይድ እንትና እያለ ነው ወደ አኸራ የሚሄደው እንጂ አንዱም አላህ ብሎ የሚሄድ የለም። ስለዚህ ይሄ እንግዲህ ምን ይገልጽልናል ማለት ነው? የመጀመሪያዎቹ ሙሽኮችና የአሁኖቹ ሙሽኮች ያላቸውን ርቀት። የመጀመሪያዎቹ ሙሽኮች በችግር ጊዜ አላህ እንጂ ማንም እንደማይደርስላቸው ያውቃሉ። በችግር ጊዜ አላህን ያጠራሉ። የአሁኖቹ ሙሽኮች ደግሞ ጭራሽ ሁል ጊዜ ነው ሽርካቸው። ጭራሽ በችግር ጊዜ ይብስባቸዋል። ጭራሽ በሽርክ በችግር ጊዜ ወደ ሽርኩ ጥልቅ ብለው ነው የሚገቡት። አላህን ይረሱታል እንደውም ጭራሽ። አልአምሩ ታኒ ሁለተኛው ጉዳይ አነ አልአወሊን የመጀመሪያዎቹ يدعون مع الله ኡናሰን مقربين عند الله يدعون يقزالو يطرالو مع الله كالله قال وناسا سوتش مقربين عند الله كالله زند مقرب يهون الله سبحانه وتعالى كبر يسطاك يا كرراتك إما أنبياء يا يعمل كت وي نبياتنا وإما أولياء وي وليوتنا وإما ملائكة وي ملائكة أو يدعون أشجارا وأحجارا ወይ ደግሞ ዛፎችንና ድንጋዮችንም ይሄንንም ሊጣሩ ይችላሉ። ሙጢዐተን ሊላህ ለይሰት ዓሲያ ሙጢዐተን ሊላህ ለአላህ ታዛዥ የሆኑ ፍጥረታትን ድንጋዩም እኮ አመለኩት እንጂ አላህን አላመፀም ነበር እሱ ሙጢዐተን ሊላህ ገይረ ለይሰት ዓሲያ አላህን ታዛዥ የሆኑ ፍጥረታትን ነቢዩም ብትለው አላህን ታዞ ነው ያለፉ። ሳሊሖችም ያመለኳቸው አላህን ታዘው ነው ያለፉት። ዛፉና እንጨቱ ብትለው ምን አደረገ እሱ? አላህን ታዛዥ የሆነ ፍጥረት ነው እሱ። አሁን መጡና ወአህሉ ዘማኒና እ የእኛ ዘመኖቹ ግን የድዑነ ማዓላሂ ኡናሰን አንዳንዶቹን የድዑነ ማዓላሂ ከአላህ ጋር ያመልካሉ፣ ይጣራሉ ኡናሰን ሰዎችን ሚን አፍሰቂ ናስ ከሰው ሁላ በጣም ፋሲቅ የተባለ ሁላ ነው የሚያመልኩት ይላል። አሁን እንግዲህ ከዚህ በፊት አንዱን ነግሬያችኋለሁ። ዓለሙ ሁሉ እሱን በሷሊህነት የሚያውቀው ዑለማዎቹ ግን የሚያውቁት ሙናፊቅ ሆኖ ነው ለመጥፎ እስልምናና ሙስሊሞችን ሲያጠቃ ለነበረ መንግስት ሰላይ የነበረ ነው። በደዊ የሚባል አታውቁም? ስንቱ ነው በደዊ በደዊ እያለ እዚህ ቀን የሚቆጥረው ቡና የሚያፈላው ማለት ነው። እሱ ግን ሌላ ጣቢያ ነው ያለው ሰው። ልክ እንደዚህ ምን አፍሰቅና ሲሆኑ ሰዎችን ሁሉ ያመልካሉ። ወለዚ የድዑነሁም ወለዚነ የድዑነሁም እነሱ የሚለምኗቸው አካላት هم الذين يحكون عنهم الفجور هم الذين እነዚያ እነዛ እኮ ናቸው يحكون عنهم ከነሱ ሰዎች እንዲህ እኮ ያደርግ ነበር እያሉ የሚያወሩባቸው የሆኑ ማለት ነው። ሂካያ የሚደረግላቸው የሆኑ የሚወራባቸው የሆኑ ምንን አልፉጁር ፉጁር የሚወራባቸው ሚነዚና በዝሙት የሚታወቁ ወሰሪቃ በስርቆት የሚታወቁ ወተርክ ሰላ ሰላትን በመተው የሚታወቁ ወገይር ዛሊክ ከዚህም ውጭ ብዙ ብዙ ጥፋቶች ግማሾቹ በጥንቆላ የሚታወቁ እንዲህ እንዲህ ያሉትን ሁሉ ነው ሰብስበው ምን እያሉ እያመለኩ ያሉት ነው ወልግ እያሉ እያመለኩ ያሉት ማለት ነው ዞሮ ዞሮ እኮ ሁለቱም ሽርክ ነው። ያም የመጀመሪያዎቹም ሙሽኮች ናቸው፣ እነዚህም ሙሽኮች ናቸው። የእነዚህ አይበስም ብሎ ለማለት ነው እንጂ እያለም ያለው ያንን ነው እንጂ የመጀመሪያዎቹ ደህና ሰርቷል እያለ አለ። ለዛ ነው ምን ያለው ወለዚ ያዕተቂዱ ፊ ሷሊሒ በደህና በጥሩ ኢዕቲቃድ የሚያደርግ እኮ አው ለዚ ላ ያዕሲ ወይም በማያምፅ ላይ ሚስለ አልኸሸቢ ወልሐጀር እንደ እንጨትና እንደ ዛፍ ባለው ላይ የሚያምነው አያምፁም አይደለ መቼም ሰላህ ባይኖራቸውም ድንጋዩና ዛፉ እኮ ጥሩ ናቸው ባንልም ህይወት ኖሯቸው የሆነ ጥሩነትን ባይሰሩም ዛፎቹና ድንጋዮቹ عصيان ግን አይሰሩም፣ አያምፁም። ስለዚህ ሷሊሖችን የሚያመልከው ወይም የማያምፀውን ድንጋይና ዛፍ የሚያመልከው أهون የቀለለ ነው። ممن يعتقد فيمن يشاهد فسقه وفساده የእሱ ፊስቁና ከአላህ መንገድ መውጣቱና ፈሳዱ በግልጽ የሚታወቅን ከማምለክ ያ ነው የሚሻለው መቼም ይላል ሚመን ዩጃሃዱ ፊስቁሁ የእሱ ፊስቁ ከሚታይ የሆነ ወፈሳዱሁ ፈሳዱ የሚታወቅ የሆነ ወየሽሀዱ ብሂ ወየሽሀዱ ብሂ ሰውየውም በፊስቁና በፈሳዱ የሚመሰክርበት የሆነን እሱም ይሄ ይሄንን ትሰራለህ ተብሎ ቢባል አዎ ብሎ የሚለውን አይነት ሰው ከማምለክ መቼም ያኛው ነው አህወ ይሄንን ያል ስለዚህ የመጀመሪያዎቹ ሙሽኮች አሁን ካሉት ሙሽኮች በሁለት ጉዳይ የተሻሉ ይሆናሉ ምንም ሽርክ ሽርክ ቢሆንም አለ ምንም ሽርክ ሽርክ ቢሆንም ከአላህ ዘንድ አንተ ቀለል ያልክነህ ተብሎ የሚታይለት ነገር የለም። ሁሉም ዘላለም እሳት ነው የሚገባው። ነገር ግን ሲታይ እንደው እርስ በራስ ስናነጻጽረው የነዚህኛዎቹ ባሰ የሚያስብል የነዚህኛዎቹ ባሰ የሚያስብል እሱም ባሰ ያስባለው ምንድን ነው? የመጀመሪያዎቹ ሙሽኮች በችግር ጊዜ የሚያመልኩት አላህን ብቻ መሆኑና እንደው ሲደላቸውና ደህናው ነገር ሲበዛ ሰላሙ፣ ደስታው፣ ጥጋቡ ሲበዛ የዛ ጊዜ ነው ሽርኩን የሚጀምሩ የነበሩት ይሄ ቁርአን ላይ በተደጋጋሚ የተገለጸ ነው። የቁርአን አያዎቹን አምጥተዋቸዋል። ሼኹ አንስተናቸዋል። በዚህ በሽርክ ውስጥ የሚገኙት የምን ጊዜ ነው? የድሎት ጊዜ ነው። ችግር ሲደርስባቸውማ አደጋማ ሲመጣ ሁሉን ነገር ትተው አንድ የፈጠራቸውን ጌታ በተመላኪነትም እሱም ብቻ መነጠል ይጀምራል። ይሄ በተደጋጋሚ የቁርአን አያዎቹ ላይ ያየነው ነው። ለዛ ነው ሁሰይን የሚባለውን የአምራን ብን ሁሰይን አባት ከም ኢላህን ተዕቡድ ስንት አምላክ ነው የምታመልከው አሉት። አምላክ ስንት ጌታ አለ ሳይሆን ጥያቄ አምላክ የሚያመልከው ነው። እንግዲህ እነሱ የሚያመልኩት ብዙ ስለሆነ ሰባት አላቸው። ስድስቱ መሬት ላይ ነው ያሉት፣ አንዱ ሰማዕ ላይ ነው ያለው አላቸው። ለነቢዩ ሰለላሁ ዐለይሂ ወሰለም ነው ይህን መልስ فمن الذي تعد لرغبتك ورهبتك የሆነ ችግር መጥቶ የምትከጅለው ከዚህ ነገር ይሰጠኛል ብለህ የምትከጅለው ወይም ለፍራቻ ጊዜ ይገላግለኛል ብለህ የምትለው ማንን ነው ብለው ሲሉት አለዚ ፊ ሰማ ነው ያለው። ሰማ ላይ ያለው አላህን ማለቱ ነው። ይህንን ነው የሚሉት የድሮዎቹ ሙሽኮች ማለት ቁርአን ላይ እንግዲህ ተደጋጋሚ የተጠቀሰውን አይታችኋል። በጭንቅ ጊዜ ነው አላህን ስብሓነ ወተዓላ የሚነጥሉት በድሎቱ ጊዜ ሽርክ ይሰራሉ። በድሎቱ ጊዜ ነው ማለት ነው ሽርክ የሚባለውን ነገር የሚፈጽሙት። ያው ሽርክ እንኳን አይደለም በድሎ ሰዓት እየጠበቅ ሰርተው ይቅርና ለአንዲት ደቂቃ ብትሰራው እንዳለ የሰራውን ኸይር ስራ ከዚህ በፊት የነበረው እንዳለ አሽመድምዶ ነው የሚጥለው፣ ባዶ ነው የሚያደርገው። መጥፎ ነገር ነው። በዚህ የተነሳ ምን ተብለዋል? አይ እናንተ በቃ ይታይላችኋል፣ በችግር ጊዜ አላህን በብቸኝነት ስለምትጣሩ አልተባሉም። ያው ሙሽሪክ ተብለዋል። የእኛ ዘመኖቹ ከነሱ የባሱት ኢዛ ረኪቡ ፊል ባህሪ ዛሬ ላይ በባህር ቢሄዱ ወተላጠመት አለይሂም ልአምዋጅ ልክ እንደ መካ ሙሽኮች መውጅ ቢገጥማቸው ማዕበል ቢገጥማቸው ላህጁ ቢመን የድዑነሁ ሚን ዱንላህ ከአላህ ውጪ የሚያመልኳቸውን ነው የሚጣሩት። ያ አይደሩስ፣ ያ በደዊ፣ ያ አብድልቃድር፣ ያ ሁሴን፣ ያ ፉላን ይህንን ነው የሚሉት ነው ኪታቡ። ስለዚህ ፈርቅ አለው ወይስ የለውም ሲባል በጣም ትልቅ ፈርቅ ነው እንጂ ፈርቁን በዒድ ትልቅ የሆነ ልዩነት ነው ያለው። ሌላው ሁለተኛው የመጀመሪያዎቹ ሙሽኮችና የአሁኖቹ የተለያዩበት የአሁኖቹ ሙሽኮች እኮ ይላል ሚናፍሰቂናስ ሁላ ያመለኩታል። ሚናፍሰቂናስ ከሰው ሁላ በጣም መጥፎ መጥፎ የሚባልን ሁሉ ጭራሽ ወደ አላህ ያቃርበኛል ብለው ቀብሩ ላይ ዶሬፍ ሰርተው የሚያመልኩት አለ። ኢብኑ ዓረቢን የመሰለ ሻም ላይ ቁባ ሰርተው ያመልኩታል ይላሉ። ይህን እብኑ ዓረቢ እብኑ ዓረቢ ዑለማዎቹ መገደል አለበት ብለው ሕክም የሰጡበት በጣም ቆሻሻ ሰው ነው። የሚናገረው ሁሉ ኩፍር የሆነ ሰው ነው። ይህ አሁን ይመለካል እብኑ ዓረቢ። እንደዚሁ በሱ ስም ተመሳሳይ የሆነ አንድ የማሊክይ ሼክ አለ። እሱ ትልቅ ዓሊም ነው። ኢብኑል ዓረቢ ይባላል። ኢብኑል ዓረቢ ይሄ ኢብኑ ዓረቢ ይባላል። አሊፍና ላም ነው የሚለያቸው ስማቸው። ዞሮ ዞሮ በዚህ አይነት የድሮዎቹና የአሁኖቹ ሙሽኮች ይለያያሉ። አሁን ድንበር ኃላፊ የሆኑ ሱፍያዎች ጋር ሲካሄድ አንዳንዴ ከራማ ብለው የሚጠቅሱት ነገር ከአላህ መንገድ የሚያወጣ ነገር ነው። እከሌ ከራማ አለው ተብሎ የሚባለው ምን አይነት ሲሆን ነው ሰውየው? ለምሳሌ ከአንዳንዶቹ እንደሰማ ነው እኔ አላህ ነኝ የሚሉ አሉ። እኔ አላህ ነኝ፣ አላህና እኔ እኩል ነን እስከዚህ ማለት ነው። ሰላት የማይሰግዱ አሉ። ሰላት ጭራሽ ሰግዶ ማያቅ አንዳንዱ ራሱ ሼክ መሐመድ አመል ጃሚ እንደተናገሩት ከሳቸው አንድ ሼክ እንደተናገረው እዚህ ከዚህ ሄደው ነው እሳቸው ሳዑዲ ላይ ብዙ ዕልም የተማሩት እዚህም መጀመሪያ የተማሩት ዕልም ነበር ያረሰው ናቸው እሳቸው ሲናገሩ በእኛ ጊዜ አንድ ሼክ ነበር ይላሉ። እኔ ልጅ ስለነበርኩ ብዙ ወደ መስጂድ ምገባበትም ያው መስጊዱ ስላደርኩ ነው እንጂ ምገባበትም ጊዜ አይደለም። በጣም ትንሽ ነኝ። ሰው ሁሉ ወደ መስጊድ ሲገባ እንግዲህ እኚህ ሙሐመድ አማል ጃሚ የሚባሉት በጣም ትልቅ አሊም ከመሆናቸው ሳዑዲ ላይ ጃሚዓው የዩኒቨርሲቲው የዓቂዳ ክፍል ኃላፊ አድርገው ሾሟቸዋል። ሼክ ብን ባዝ ማለት በእነ ሼክ ብን ባዝ ዘመን የድሮ ታሪካቸውን ሲናገሩ አንድ ሱፊ የሆነ ሼክ ነበር ይላሉ። ልጅ ነኝ። ሰው ሁሉ ወደ ሶላት ሲሄድ ያው እኔ እሱን የማየት እድሉ አለኝ ይላሉ። ያው ሰው ቀራለሁ ሰው ሁሉ ወደ ሰላት ሲገባ እሱ አይገባም፣ ብቻውን ይቀመጣል። ሰው ወደ ሰላት ገብቶ እዛ ይቆይና ሰዎች ሰግደው ምናምን ሲመጡ ገና የእሱ ሩህ አልመጣም ይባላል። ልክ ሰውየው ከቆይታ በኋላ እነሱ ሰግደው ምናምን ከተመለሱ በኋላ እንደርታዓሽ አድርገው እንዲህ እንደማንቀጥቀጥ ምናምን የሚል ነገር ያው ልክ ይሄ ጂን ያለበት ሰው ጋር አውሊያ ምናምን የሚሉ ሰዎች አሉ አይደለም እንዴ ከአያቴ ወርሼ ነው ከአባቴ ወርሼ ነው እያሉ ጂኒ እኮ የሚወራረሱ ሰዎች አሉ ልክ እነሱ ጋር እንዳለው ጊዜ ማለት እንደዚህ ያደርገዋል ታሪኩ ላይ እሱ አሁን ምንድነው የሚለን ይላሉ የዛ ጊዜ እኔ እዚህ አልሰግድም በይቱላህ ነው ሰግጄ የምመጣው ይላል ሰው። እንግዲህ በአይናቸው ያዩት አብሮ የነበሩት ሰው ነው። ሀገራችን ላይ ያለ ነው። ይሄ ልክ እንደዚሁ እንዳለው በየቦታው በየቦታው አሉ የዚህ አይነት ሰዎች ማለት ነው። የሱፍያው ዓለም በዚህ አይነት የተጥለቀለቀ ምንም በል ተጠያቂ አይደለህም አንተ በከራማ ስም ካወራኸው ችግር የለም። አላህንም ተጋፋ፣ ነቢዩንም ተጋፋ፣ ቁርአኑንም ተጋፋው። በከራማ ስም ብቻ አውራው እንጂ ችግር የለው። አንዳንዴ ደግሞ የሚያወሩት ነገር በከራማ ስም የሚወራው እነዚህ ሰዎች ከጭንቅላታቸው ነው የሚያወሩት ወይስ መናም ነው የሚያወሩት? ምንድን ነው እንደዚህ ያለ ትልቅ ውሸት መዋሸት ብለህ የምትለው ነው። ለምሳሌ የሆነ አንድ ጠበቃቱ ሱፍያ የሚባል ኪታብ አለ እዛ ላይ የሆነ ሙክተሰር የሆነ ኪታብ መጥቶ ነበረ እዛ ላይ ሳነብ ኹጥባ እየቆጠበ እያለ ከጀማዓ ውስጥ አንዱ ጀናባ እንደሆነ ለሼኹ ነገረዋል ከዛ መዳፉን ብቻ እንደዚህ ከፈተለት ይላል መዳፉን ሲከፍትለት በዚህ ውስጥ ገባ፣ መንገድም አገኘ ይላል። መታጠቢያ ቦታ አገኝ፣ ገንዳ አገኝ፣ ታጠብ፣ ሻወር ወሰደ። አስራ ሰባት ዓመት በአንድ ውዱእ ሰገደ ይላል። አስራ ሰባት ዓመት በአንድ ውዱእ እንዴት ይሰገዳል? ሰውየው አልተኛም፣ አልሸናም፣ ወላ ኢላ አኺሪህ ምንም አልሆነም አለ 17 ዓመት ቀለጠ ይልሃል በሳፋ ውስጥ አንድ አይንህ ለምን ጠፋ ብለው ጠየቁት ከአውሊያዎች ውስጥ አንድ አይኔማ የጠፋው እኔ የምቀልጥበት ሰዓት ነበረ ልጆች ሳያውቁ የሆነ ነገር መስሏቸው ተጫወቱበት በአንድ አይኔ አለ ሳፋ ውስጥ በቀለጠበት ሰዓት ማለት ነው አረ ላኢላሃ ኢለላህ የሚወራው እኮ ብዛቱ እኮ ብዛት አይደለም የዚህ አይነት እኮ አንድ ኪታብ ሙሉ እኮ ነው ይሄ ሁሉ እንግዲህ <laughs> የቂሳ መዓት ማለት ነው። የዚህ አይነት ሸጠጥ የውሸት መዓት ሸይጣን ጋር ተባብረው ቁጭ ብለው አንድ ጀልሳ ላይ የጻፉት ነው የመሰለኝ እንጂ ሰው አይመጣለትም። የዚህ አይነት ውሸት በጣም ከባባድ ውሸት ነው። አጃይብ አጃይብ ነው የሚወራው እዛ ላይ ከነሱ ውስጥ እስቲ አሁን እንደዚህ ተብሎ ይቆጠባል፣ እንዲህ ብሎ ይቆጠባል አሽሃዱ አላ ኢላሃ ለኩም ኢላ ኢብሊስ ዓለይህ ሰላቱ ወሰላም እያለ ኹጥባ ኹጥባ ላይ ወጥቶ ከሱፍያዎቹ ለእናንተ አምላክ እንደሌላችሁ መሰክራለሁ ከኢብሊስ ከዛ ዓለይህ ሰላቱ ወሰላም መጀመሪያ ኢላህ አድርጎታል። ከዛ ደግሞ ሰላትና ሰላም ያወርድለታል ማለት ይሄ ሁሉ ምንድን ነው? ይሄ ሁሉ እየሰራ ሰውየው ታዲያ እንዴት እንደዚህ ይሞገሳል ተብሎ ከራማ ነው። ከራማ ስለሆነ አይጠየቅም። እንደዚህ አለ በጣም ለጆሮ የሚሰቀጥጥ እንደው አንድ አቂል የሆነ ሰው ያደርገዋል። ፈضلا አን ሙስሊም እንኳን ሙስሊም የሆነ ሰው ፈضلا አን عالم እንኳን ሙስሊም ሆኖ አዋቂ ቁርአንና ሐዲስን ያወቀ ሰው አቅል ያለው ሰው ያደርገዋል ተብሎ የማይታሰብ ሁላ ነው የሚያደርጉት። እነዚህን ሁሉ ነው እንግዲህ ስንቱን በቃ በወልይ ስም እንዳለ የሀገሩን ሴት ሁሉ ዜና የሚያደርግ በወልይ ስም ከምሩን እንዳለ በቃ ጠጪ የሆነ ለሱ ምርጥ የሆነ ከምር እየተዘጋጀለት እየመጣ የሚጠጣ ወልይ ስለሆነ እሱ ወደ ወተት ስለሚቀየር ማለት ነው። ፋብሪካው ይቀየራል። የሱ ወተት ይሰጠዋል። ከዛ በኋላ ወደ ውስጥ አርጎ ነው የሚያስገባው። ማን ነው ኸምር ይሰጠዋል፣ ወደ ወተትን ቀይሮ ነው የሚከተው የእሱ የእሱ <laughs> የኡደስስ እንትኑ ሂደቱ ይለያል ከሌላው እንደዚህ ያለ ጨዋታ የሚጫወቱ በጣም ብዙ ናቸው። አልሙሂም እነዚህ ሁሉ እንግዲህ ይመለካሉ። እግራቸው ይሳማል፣ ሱጁድ ይደረግላቸዋል። እነዚህ ሁሉ ሱጁድ የሚደረግላቸው ከሞቱ በኋላ የወልይ ቀብር ተብሎ የሚመለኩ ይሄ አለ። ከሞተ በኋላ ሁሉ ወልይ ብለው የዚህ አይነቱን አሁን ያመልኩታል። ለዛ ነው ሼኹ ምን ያሉት? አረ የድሮዎቹ እኮ ቢያመልኩም ሳሌሖቹን ያመለኩት። የአሁኖቹ እኮ በሰው ጭራሽ ማንን ነው ሚን አፍሰዲ ናስ ወሚን አፍሰቂ ናስ የሆነውን ነው እያመለኩ ያሉት። እንጨትና ድንጋይ ያመለከ እኮ ይሻላቸዋል እያሉ ነው። ለምን እንጨትና ድንጋይ መቼ ነው አላህን አላህን ያመፀው? ሰው ነው እንጂ አላህን ያመፀባቸው እነሱ አላህን አላመፁም ብሎ ይህን ነው ሁለተኛ ነገር የጠቀሱት ማለት ነው በዚህ ዙሪያ ና نعم إذا تحققت أن الذين قاتلهم رسول الله صلى الله عليه وسلم أصحوا آه، إذا تحققت أن الذين قاتلهم رسول الله صلى الله عليه وسلم أصح قولا آه، وأخف شركا من هؤلاء فاعلم إن لهؤلاء شبهة يوردونها على ما ذكرنا وهي من أعظم شبههم فأصغ سمعك لجوابها وهي أنهم يقولون إن الذين نزل فيهم القرآن لا يشهدون أن لا إله إلا الله ويكذبون الرسول صلى الله عليه وسلم وينكرون البعث ويكذبون القرآن ويجعلونه سحرا ونحن نشهد أن لا إله إلا الله وأن محمد رسول الله ونصدق القرآن ونؤمن بالبعث ونصلي ونصوم فكيف تجعلوننا مثل أولئك إيه እንግዲህ إذا تحققت أن الذين قاتلهم رسول الله ካረጋገጥክ ይላል ረሱሉ عليه الصلاة والسلام የተጋደሏቸው የሆኑት ኩፋሮች ሙሽሪኮች አሰሑ ቁለን ከአሁኖቹ ሙሽኮች አቅላቸው ከነሱ የተሻለ ጤነኛ እንደነበረ ማለትም ያው የባሱ እንደሆኑ ቀደም አይተናል። የአሁኖቹ ሙሽኮች ማለት ስለዚህ ባለፈው ቅድም ባሳለፍ ነው ትምህርቱ ውስጥ ምን አይተናል? ረሱሉ ሰለላሁ ዐለይሂ ወሰለም የተጋደሏቸው የሆኑ ሙሽኮች በአቅል አሁን ካሉት ሙሽኮች እንደሚሻሉ አይተናል። ይሄንን ካረጋገጥክ ይላል ወአኸፉ ሽርካ ሚን ሃኡላ ከነዚህኛዎቹ ሽርካቸውም የቀለለ መሆኑን ካረጋገጥክ ይላል። ይህንን እንግዲህ አረጋግጠን ይመጣል። ፈዕለም እወቅ ይላል ኢነ ሊሃኡላ ለነዚህኛዎቹ ሙስሊም ለሚሉት ሙሽሪኮች ሹብሃተን ሹብሃ አላቸው፣ ውዥንብር አላቸው። ዩሪዱነሃ ያመጡታል። ይህንን ሹብሃቸውን አላማ ዘከርና በጠቀስ ነው መልክ وهي النص من أعظم شبههم كشبهة وتشوس من أعظم شبههم هيلنيا هيلنيا وهم تلالك كم يبالو شبهة تشوس يهون شبهة وتشناج أهون ميتكس فأصغي سمعك لجوابها ملسون تاريا بدم جورهن ستة هدمت يلعب وهي الناس شبهة وتشو من دونه أنهم يقولون يلعب انقدي ቀደም እኮ በማስረጃ እና አቡ እና አቡ ለሀብ ከነሱ የተሻሉ እንደሆኑ ተረጋገጠ አይደለም ይሄንን ሲባሉ እና አቡ ለሀብና እኮ አቡ ተሻለ አንተ ተብለው ሲባሉ የሚያመጡት ነገር አለ ምንድን ነው የሚሉት ኢነ ለዚነ ነዘለ ፊህም ልቁርአን አረ ቁርአን የወረደባቸው እነዛ ሰዎች እኮ የድሮዎቹ ሙሽኮች ላ የሽሀዱና አን ላ ኢላሃ ኢላላህ መቼ እንደኛ ላኢላህ ኢላላህ መቻሉ እንግዲህ ጥያቄያቸው እንደኛ ላኢላህ ኢላላህ አላሉ ወይ ወዩከዚቡን አልረሱል እኛ ነቢ ሙሐመድ መልእክተኛ እያለ ነው እነሱ ግን ሳሒር እያሉ መልእክተኛውን ያስዋሻሉ ወዩንኪሩን አልበዕስ እኛ ከሞተ በኋላ መቀስቀስ አለ ብለን እንላለን ይህን እንቀበላለን እነሱ ግን ባዕስን መቀስቀስን አይቀበሉም ويكذبون القرآن إن يا قرآن ونثنوا بلا نلال الناس قرآن وشثنوا بلو يلالو ويجعلونه سحرا عرفوا ترفوا سحر يا ذلقتال يجعلونه يا ذلقتال سحرا تنقلا ونحن إن يقن نشهد أن لا إله إلا الله لا إله إلا الله نمسكر لنا وأن محمد رسول الله محمد يا الله ميتين يمونته نمسكر لنا ونصدق القرآن القرآن آه، يا الله قال مهون نكبر لنا ወይም ደግሞ ቁርአን ከአላህ መሆኑን እንቀበላለን ጁምለተን ወኑእሚኑ ቢልባዕት በባዕት ወይም በመቀስቀስ እናምናለን ወኑሰሊ እንሰግዳለን ወነሱሙ እንጾማለን ፈከይፈ ተጅዓሉነና ሚስለ ኡላኢከ እንዴት እንደነዛ ታረጉናላችሁ በደላችሁን ማለታቸው አይቀርም ይህ እንግዲህ ኃይለኛ ሽብሃ فالجواب መልሱ أنه لا خلاف بين العلماء በዑለማዎች መካከል ምንም አይነት ልዩነት የለም كلهم በሁላቸውም መሃል أن الرجل إذا صدق رسول الله صلى الله عليه وسلم في شيء وكذبه في شيء عند سو رسولنا عليه الصلاة والسلام بهون نجر أمنو سيابكا بهون نجر دمو بياسواشاتشو أنه كافر لم يدخل في الإسلام ካፊር እንደሆነና እስልምና ውስጥ عندما ما يقبل قل صنو وكذلك لك اندزه إذا آمن ببعض القرآن بقرآن بكفل بيا من النا وجحد بعضه كفل بكدو على كبل بلوبيل كما نقر بالتوحيد توحيد يا الرقاقة يا مسألة وجحد وجوب الصلاة يا صلاة واجب النتي كاد إيه لا إله إلا الله متلو التوحيد متلو نقر تككلنا على أنه ها؟ قل صلاة واجب نوم ملون على كبل مالك ሙስሊም ነው ይሄ ሰው ሰላት ዋጅብ የሚለውን አልቀበልም እንግዲህ በከፊሉ አምኖ ተውሂድን የመሰለ ነገር እንኳ ተቀብሎናል እኮ ሰውየው ከመሆኑም ጋር ይሄ ሰው ምን አይደለም ሙስሊም አይደለም ካፍር ነው ሰላት ዋጅብ አይደለም እያለ ሙስሊም የለም ታዲያ ይሄን ላይ ሁላቸውም አረጋጋጮች ናቸው ሙሽኮችም ቢሆኑ ሰላት ዋጅብ አይደለም ይላል ከሌ ቢባል ወይም خمر حلال ይላል حلال ይላል ይተጠርሳ حلال ይላል ተብሎ ቢባል አንድም ከነሱስ ሙንክር የለም ይሄ ሰው ይከፍራል ካፍር ነው ለሚለው ማንም ያወግዝ የለም ታዲያ أو أقر بالتوحيد والصلاة وإن توحيدنا صلاة عند سو تقبله وجحد وجوب الزكاة يا زكاة واجب النت على قبلهم واجب على اللم بلوبي أو أقر بهذا كله ወይ በዚህ ሁሉ ካረጋገጠ በኋላ ወጃሐደ ሰውም ጾምን የለም ጾም የሚባል ነገር ብሎ ቢል አው አቀረ ቢሃዛ ኩለህ ወጃሐደ ልሐጅ ወይ ይሄ ሁሉ ተቀብሎ ሐጅ የለም ብሎ ቢል ولما لم ينقضي أناس في زمن النبي صلى الله عليه وسلم للحج እንደው ስለ ሐጅ ሲነሳ ብለው ነው በመሀል ላይ ከተተነ የተወሰኑ ሰዎች ለሐጅ بنبي صلى الله عليه وسلم جزي بالتسابو جزي لحج بالتسابو جزي حج بالتقبل جزي أنزل الله في حقهم الله النسم بتملكتا وردول ولله على الناس حج البيت من استطاع إليه سبيلا ولله لا الله مبتالو على الناس بسوج لي حج البيت يسن بيت لقصدوا حج ليادرقوا من استطاع إليه سبيلا ورزا من قد نيتالسو سنكنا مقواق وجان ومن كفر يكاد سوف فإن الله غني عن العالمين الله كعلمات يتبقى كانوا ملوان ومن كفر بلون يلو يكاد سوف سلزي حجنا لكبل ميالسو كفر ليلون نقر كبل الله بلو باسم أمام مالت بكفل أمنو بكفلو كجال له سلام ما يسكيد مال ومن أقر بهذا كله بزه الله الرقاقة عند سوى جحد البعثة ከሞት በኋላ መቀስቀስ የለም ብሎ ቢል መሰለን አላህ በብቸኝነት መመለክ ያለበት ጌታ ነው። በብቸኝነት ማምለክ የሚባለውን ጽንሰ ሀሳብ ተውሂዱን እቀበላለሁ አለ። ነቢ መሐመድ ዓለይሂ ሰላቱ ወሰላም መልእክተኛ መሆናቸውን እቀበላለሁ አለ። ሶላቱም እንደዚሁ ሲሰገድ ዋጅብነቱን እቀበላለሁ፣ ጾሙንም እቀበላለሁ፣ ሐጁንም እቀበላለሁ። ግን አለ ከሞት በኋላ መቀስቀስ የሚባል ነገር የለም ብሎ አንድ ሰው ቢል እንተሃቁ ከፈራ አበቃለት እኮ የዚህ ሰውዬ እስልምና ካፊር ነው። ይህን እንግዲህ የትኛውም ማንም ሽርክ የሚሰሩት ሰዎች እንኳ ቢሆን ያውቃሉ፣ ይህንን አይክዱም። ለዚህ ነው በሚያውቁት ነገር በሚያረጋግጡት ነገር ያላረጋገጡትን እየጠመጠመባቸው ያለው ሼኹ ምንድን ነው ያለው? ወመን አቀረ ቢሃዛ ኩሊ ወጀሐደ አልበዕሰ ከፈረ ቢልኢጅማዕ። በኢጅማዕ ነው የሚከፍረው እንደዚህ ያለ ሰው ወሐለ ደሙሁ ወማሉሁ ደሙ ገንዘቡ ሁሉ እንደ እንደ ሙስሊም አይታይም። ከማ ቃለ ተዓላ አላህ እንዳለው ኢነ አለዚነ የክፍሩነ ቢላሂ ወረሱሊህ እነዛ በአላህና በመልእክተኞቹ ወረሱሊህ የሚከፍሩ ሰዎች ወዩሪዱን አን ዩፈሪቁ በይነ አላህ ወረሱሊህ በአላህና በመልእክተኞቹ መካከል መነጣጠልም የሚሹ በአላህ አምኛለሁ ይላል፣ ነገር ግን በመልእክተኞቹ አላምንም ይላል። ወየቁሉነ ኑእሚኑ ቢባዕድ ወነክፍሩ ቢባዕድ በከፊሉ እናምናለን በከፊሉ ደግሞ እንክዳለን የሚሉ ወዩሪዱነ አን የተኺዙ በይነ ዛሊከ ሰቢላ በኢማንና በኩፍሩ መካከል መንገድን ሊይዙ ይሻሉ። ኡላኢከ እንደዛ ያሉት እነዛ ሁሙል ካፊሩነ ሐቃ ትክክለኛ የሆኑ ከሃዲያን እነሱ ናቸው ይላል። ወአዕተድና ሊልካፊሪን ዓዛበን ሙሂና ለካፊሮች ደግሞ አሳናሽ የሆነ ቅጣት አዘጋጅተንላቸዋል። ፈኢዛ فإذا كان الله قد صرح في كتابه الله سبحانه وتعالى بقرآن بقلت كاسك كاسكمة أن من آمن ببعض وكفر ببعض بكفل أمنه بكفل يكادسه فهو الكافر حقا ياك هذه السمهون كاسكمة زالت هذه الشبهة إيه أن أنت أمتاتش شبهة توقد ولله الحمد لمن الناس يقولون من نبرأ ሽርክ መሆኑን እንግዲህ ከስንት ጭቅጭቅ በኋላ እኮ ነው ያመኑት አይደለም እንዴ ይሄ ዒባደቱል አስናም ነው እንጂ ሽርክ የኛ እንደዚህ ሷሊሖችን ማምለክ አውሊያ ማምለክ ሽርክ አይደለም እያሉ ነበር ይሄንን ካመኑ በኋላ እንግዲህ መፈናፈኛ ሲያጡና የመካ ሙሽኮች እንደውም እናንተን ይሻሏችኋል የሚለው ማስረጃ መጥቶ ሲቀርብ ምንድን ያሉት እንዴ ከመካ ሙሽኮችማ ጋር እኩል አታድርጉን የመካ ሙሽኮች ማለት እኮ ላኢላሃ ኢለላህ የማይሉ ሙሐመድን እንደ መልእክተኝነት የማይቀበሉ ቁርአንን እውነተኛ ነው ብለው የማይሉ እና እኛና የመካ ሙሽኮች ብዙ እኮ የሚለየን ነገር አለ ብለው ነበረ የተናገሩት ማለት ነው። ለዚህ ነው ምንድን ያሉት ሼህ እናንተም ብትሆኑ ይኸው ይሄንን ኡሉህያውን እስካልተቀበላችሁ ድረስ በእናንተና በእነሱ መካከል ምንም አይነት ልዩነት የለም። ለምን በቁርአኑ በከፊሉ አምኖ በከፊሉ የካደ ሰው በሁሉም እንደካደ ነው። በመልእክተኞች በከፊሉ አምኖ በከፊሉ የካደ ሰው በሁሉም እንደካደ ነው የሚለውን ይህንን እንግዲህ ብዙ ማስረጃ ከላይ ያያችሁትን ጠቅሰዋል ማለት ነው። አንድ ሰው ተውሂዱን ተቀብያለሁ፣ አላህ በብቸኝነት ይመለክ የሚለውን ተቀብያለሁ፣ ሰላት ዋጅብ ነው የሚለ ግን ትክክል አይደለም ብሎ ካለ ኢንተህላም ካፊር ስለመሆኑ ሁሉ ኢጅማዕ ያለበት ነው። ዑለማ ሁላ ስምምነት ያለበት ይህ ከሆነ ፈከይፈ ሰላት ዋጅብ አይደለም ብሎ የሚል ሰው ይከፍራል በሚባልበት እስልምና ውስጥ ተውሂድ ዋጅብ አይደለም ብሎ የሚል ሰው ለሱ አስተያየት ይደረግለታል የሚባል ነገር የለም ማለት ይሄ በደንብ መታወቅ አለበት ነው። በከፊሉ ክዱ፣ በከፊሉ ያመነ ሰው በሁሉም በሁሉም እንደ ካደ ነው የሚታየው። በሁሉም እንዳመነ ሳይሆን የካደው አንዲትም ብትሆን በሁሉም እንደ ካደ ነው የሚቆጠረው። ሰውየው እኮ የካደው ይሄን ምን ሊሆን ይችላል? ባዕስም ብቻ ሊሆን ይችላል። ከሞት በኋላ መቀስቀስም ብቻ ካደ። አዲስ ከሞት በኋላ መቀስቀስ የሚባለው ነገር የለም። ከዛ ውጭ እስልምና የሚያስተምረው ነገር በአጠቃላይ ሐቅ ነው አለ። لا إله إلا الله ما له كافر كن لا إله إلا الله كملوا كنك قالوا جاي كفر الزوج صلاة بيسجدم كافر بصوم كافر الله من صلى الله زعم الذين كفروا إن زاي كادوا سوج قالوا ألا يبعثوا دم يكسكسوا قدي كفروا بلون والله تناجر يكادوا سوج سلزي هنن የኩፍር ቃል የተናገረ ሰው ይሄ ባዕት የለም ብሎ ያለ ሰው ይከፍራል ልክ እንደዚሁ በአንዲት ነጥብ እስልምና ባመጣው ነጥብ ላይ አይ ይሄ አይደለም ብሎ የእስልምናን ሁክም የሚቀይር ሰው እንደሚከፍረው ሁሉ ከሁሉ በላይ ደግሞ ታላቅ የሆነውን የተውሂድ ጉዳይ የማይቀበል ሰው የማይከፍርበት ምንም አይነት ምክንያት የለም። وهذه هي التي ذكرها بعض أهل الأحساء في كتابه الذي أرسله إلينا شيخ دوم منالو آه وهذه الشي التي ذكرها بعض أهل الأحساء كأحساء سوت وسط إحساء نو نلو ها أحساء ከአሕሳእ ሰዎች ውስጥ የተወሰኑት ይህንን ነው ወደኛ የላኩት። አሕሳእ የሚባለው አካባቢ ፊ ዘመን ሼክ የተለያዩ የሆኑ ሽርክያት የበዛበት አካባቢ ነበረ። ፈዓነደ ባዕዱሁም ወሀደ ላሁ ባዕድ ከነዛ ውስጥ እንግዲህ ከሼኹ ጋር ደብዳቤ የሚላላክ የሚጻጻፍ ነበረ። ከነዛ ውስጥ አንዱ የጻፈው ሹብሃ ይሄ ነው ብለው ነው አሁን የተናገሩት እዚህ ኪታብ ላይ <clears throat> وهذه እቺ የለቲ ዘከረሃ ባዕዱ አህል አሕሳ ከአሕሳ ሰዎች ውስጥ አንዱ የጠቀሳት ይህን ነው። ፊ ኪታቢሂ ለዚ አርሰለሁ ኢለይና ወደ እኛ በላከው በሆነ ጽሑፍ ውስጥ የጠቀሰው ይህን ነው። እችን ሹብሃ ነው ብለዋል። ስለዚህ ይሄ ሹብሃ እንደ ማስረጃ የሆነናል ብሎ ማሰብ ዘበት ነው። አላህ ስብሓነሁ ወተዓላ ከመልእክተኞች ውስጥ አንዱን መልእክተኛ የነጠለውን አክፍሯል። كل نجر تقبلوا عند سو نبي محمد بتشان يالتمشون يعني محمد بتشان المال قبلوا فزي كسلمنا بلوبيل انتهى الأمر كفرال من التلا يتشالن بدين الإسلام مسلم أفتؤمنون ببعض الكتاب يتكفرون ببعض بكتابه بكفلوا أمناتي بكفلوا تكدى الله جهن ليلال في سورة البقرة بكفلوا أمني بكفلوا خديا لهم يبال نقر علن أفتؤمنون ببعض الكتاب وتكفرون ببعض ፈማ ጀዛኡ መን የፍዐሉ ዛሊከ ሚንኩም ኢላ ኽዝዩን ፊ ልሐያት ዱንያ እንደው እንደዚህ የሚሰራ ሰው በሐያት ዱንያ ውርደት ካልሆነ በስተቀር ለሱ ምንዳው ምንድን ነው ይላል ويوم القيامة يردون إلى أشد العذاب የቅያማ ቀን ደግሞ ብርቱ ወደ ሆነው ቅጣት እነዚህ ሰዎች ይመለሳሉ። በዱንያ ውርደት አላቸው፣ አኸራ ላይ ደግሞ ጭራሽ የከፋ የሆነ የጀሃነም እሳት ነው ያላቸው የማይወጡበት የሆነ በኩፍራቸው ሰበብ ይሄ ሽርክ ነውና ኩፍር ነውና የማይወጡበት እዛ ውስጥ ዘውታሪ ሆነው ሳሉ ዘላለም የሚርበጠበጡበትን እሳት ነው አላህ ያዘጋጀላቸው ማለት ነው። ና ከዚህ በኋላም የሚጠቀሱ አንዳንድ ሹብሃዎችና መልሶቻቸው አሉ። ኢንሻአላህ በሌላ ጊዜ እናያቸዋለን። هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين